السلام عليكم ورحمة الله وبركاته إخوة الكرام والأخوات الكريمات الحمد لله الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب النكاح رقم الحديث 860 أو 60 عن سلمة بن الأكوع حديث سلمة بن الأكوع من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته عليكم السلام ورحمة بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وعن عقبة بن عامر رضي الله تعالى عنه قال قال رسول الله صلى الله عليه وسلم إن أحق الشروط أن يوفى به ما استحللتم به فروج متفق عليه أيوة عند هذا السؤال لما لا طيب وعن عقبة بن عامر رضي الله عنه قال قال رسول الله صلى الله عليه وسلم إن أحق الشروط أن يوفى به ما استحللتم به الفروج متفق عليه عقبة ابن عامر ከተሰኘው ሱሐቢ ተዘገበ ስራውን አላህ ይወደድለትና قال رسول الله صلى الله عليه وسلم يا الله መልእክተኛ የሚቀጥለውን ተናግረዋል አለ ان احق الشروط ከመስፈርቶች ሁሉ ይበልጥ ተገቢ የሆነው ማለት ነው አሐቅ የሚለው ሐቅ ከሚለው ይበልጣል በጣም አን ሐሰን አህሰን እንደምንልክ ከሐሰን አህሰን ይበልጣል ከሐቅም አሐቅ ይበልጣል አፍዓለ ተፍዲል ይልታል ድርጊቱን ከፍ አድርጎ የሚያሳይ ቃል ነው ማለት ነው ኢነ አሐቀ ከቅድመ ሁኔታዎች ሁሉ ከመሰርት ሁሉ ይበልጥ የሚገባው አንይወፋ ቢማ ሊተገበር ሊሞላ ሊፈጸም ተገቢ የሆነው ነገር ቢኖር ማ ሸይ ነው የሆነ ነገር ነው ምን استحللتم به በሱ ያበቃችሁበት ወይም እንዲፈቀድ ያደረጋችሁበት ምን አልፍሩጅ ብልቶች ብልቶች እንዲፈቀዱ በሱ እንዲፈቀዱ ያስደረጋችሁበት ቀደም ቅድመ ሁኔታ እሱ ነው ይበልጥ የሚገባው አንድ ወንድ አንድን ሴት ለማግባት ያው አለ አይደል ወይም መህር ምንለው ሴትዮዋን ለማግኘት መህር ማግኘት አለበት መስጠት አለበት እንዲህ አለ እሰጣለሁኝ ሲያገባ ለባለቤቴ ወርቅ አለብሳለሁ ይሄን ገንዘብ ከፍላለሁ ብሎ ቃል ከገባ ከሌላ ሁሉ ይበልጥ ሊከፈልና ሊሞላ የሚገባው ሊፈጸም የሚገባው ይሄ ነገር ነው ማለት ነው መስተህለቱን ቢፈሩጅ ማለት ማ بمعنى مهر ነው አይወፋቢ المهر الذي استحللتم بسببه الفروج ያው ሀይቀ استحلال ማለት ኒካሁ ነው ሐላል የሚያደርገው መህሩ ቢመጣ ባይመጣ ጋብቻውን አያጎለውም ሐራም አያደርገው ሐላል አያደርገውም ነገር ግን ዋናው ኒካህ ነው ነገር ግን ሰዎች የሆነች ሴት ለማግባት ጥሎሽ መጣል እንዳለባቸው ስለሚያምኑ ያለሱ የማይሳካ መስሎ የሚታያቸው በዛው ተነገረ መስተሐለቱን ቢልፍሩጅ ብሎ ተናገሩ ማለት ነው ያው ገብቷችኋል ፍሩጅ جمع ነው ፈርጅን ፍሩጅ ነው أحق الشروط أحق منصوب على أنه اسم إن أحق ويبال لمن إن سلالش معنى إن كتمت كمتش أحق ما حق إن أحق هنا بمعنى أولى إن أولى الشروط اي وفى به ما استهلتم بفرج دمالتنا ما استهللتم به خبر إننا صارت لكم بها حلالا ناقض الحرام حلال የሐራም ተቃራኒ ነው الفروج جمع فرج مثل فلس فلوس فلس ለአንዱ ብር ወይም ሳንቲም ፍሉስ ለብዙዎቹ ማንኛውም ነገር ላይ ያለ ሽንቁር ነገር ፈርጅ በአረበኛ ቋንቋ ያው የተፈለገ ጉን የሴቶች ብልት ነው ማለት ነው እሺ ما يؤخذ من الحديث ከዚህ ሐዲስ የምንወስደው ነገር ቢኖር الزام احد المتعاقدين الاخر بسبب العقد ما له فيه منفعه وغرض صحيح الزام احد المتعاقدين ሁለት ተዋዋይ ሰዎች የሚዋዋሉ ውለታ ማለት ነው እነሱን ማስገደድ ነገር ነው በመዋዋላቸው በውላቸው መሰረት ጥቅም አለው ሀጃ አለው ይሄ ነገር አስፈላጊ ነው የሚባለው ነገር ላይ መፈጸምና መሙላት እንዳለባቸው ነው አልሙስሊሙና አላ ሹሩጥህም ብሏል ነብዩ አለይሂ ሰላቱ ወሰለም ሙስሊሞች ባላቸው በተዋዋሉት ቅድመ ሁኔታ ላይ ናቸው ብለዋል አላ ሹሩጥህም ነው ይሄ ነገር ታገኛለህ አሻርግልሃለሁ ከተባባሉ ያ ነገር ሸሪዓን እስካልጣሰ ድረስ መፈጸም አለበት ነው አቅድ የሚለው እንግዲህ ውል ውል መዋል ብዙ ውሎች አሉ በጥቅሉ ለኒካሁም ለንግዱም ለተለያዩ ሁሉ ይሰርቃል ማለት ነው ያ ايها الذين امنوا اوفوا بالعقود ይላል አላህ የተዋዋላችሁትን ነገር ፈጽሙ ለሸቃራነት ከተዋዋላችሁ ለሸቃራነት ለመምህርነት ከተዋዋላችሁ በመምህርነት ያን ነገር ተወጡ ተግባር አያስደርጉ ማለት ነው ሸሪዓን ማትጥስ ውለታ ውል ከተስማማን መፈጸም አለብን ሸሪዓን ከጣሰ ግን ላ ከቅድመ ሁኔታ ከሚቀመጠውና ወይም ደግሞ ተገቢ ከሆነው መስፈርት ወይም ቅድመ ሁኔታ አንድ ባል ለባለቤቱ ይሄን ነገር ጥልሻለሁ ብሎ የሚዋዋለው ይገኝበታል ይላል ለምሳሌ ከተማ ላስቀምጥሽ በሹጋ ራስን ችዬ ላስቀምጥሽ የተመሳሰሉ ነገሮችን ቃል ከገባ مثل هذه الشروط صحيحه لازمه ማለት ነው አዲስ አበባን ማስቀምጥሽ ብሎ ገጠር ዘው ሊሄድ አይገባም አሜሪካን ማስቀምጥሽ ብሎ እዛው ሀገራችን ማስቀረት የለበትም የቃል የገባውን ነገር መሙላት አለበት ነው طيب እሺ እዚህ ጋር አንዳንድ አንድ ሐዲስ አለ ነሐ ረሱላህ ሰለላሁ ዐለይሂ ወሰለም አንተ ሰአለ መርአቱ ጠላቀ اختها لتكفى ما في انها ይላል አንድ ወንድ አንድን ሴት ሲጠይቃት ለጋብቻ ሚስትህን ፍታና እቺኛውን ፍታና እሺ እንዲህ ያለ መስፈርት ማስቀመጥ የለባትም ተብሏል ከፈለገች ተስማምታ መግባት ነው ያላት ካልፈለገ አልፈልግም ነው እንጂ ሌላዋን ሚስት ፍታ ማለት የለባትም እዛች ነባሯ ሚስት ጋር ይከማች ነበር ወይም ይገባ የነበረውን ገንዘብ ወደሷ ለማምጣት ስትል ሚስትህን ፍታ ማለት ሸርጥ ማስቀመጥ አይፈቀድም ነው ጋብቻ ላይ ብዙ መስፈርቶች አሉ አንዱ ማይጅቡ ቢሄዱ ወፋኡ መፈጸም ያለበት መፈጸሙ ግዴታ የሚሆን አለ አላህ ያዘዘው ለምሳሌ فامساكم بمعروف او تسريح باحسان ይላል አላህ ስትይዟቸው ሚስቶችን በአግባቡ ያዟቸው ሚሰርጋቸው ስትይዟቸው ካልፈለጋችኋቸው ደግሞ በአግባቡ ልቀቋቸው ያያያዝ ማግባብ አለው ያሸኛኝትም አግባብ አለው ፍቅራችሁን በመጠን ማግባብ አድርጉት ጠባችሁን በመጠን አድርጉት እንደማለት ነው ከዛ ውጭ በልክ ካልሆነ ያስቸግረናል ለምሳሌ ኩሉ ሸርጥ ለይሰ في كتاب الله فهو باطل من አለ ሐዲስ አለ كل شرط ليس في كتاب الله በአላህ ቁርአን ውስጥ የሌለ ቅድመ ሁኔታ የሚያስቀምጥ ተቀባይነት የለውም ተቀባይነት ያለው ከሆነ ግን ቃል ያስገባው ያው ተፈጻሚ ይሆናል ነው وعاشرهن بالمعروف ولهن مثل الذي عليهن بالمعروف وكيف تاخذونه وقد افضى بعضكم الى بعض واخذنا منكم ميثاقا غليظا ያ እንግዲህ የሴቶችን ሀቅ በደንብ አስቀምጦታል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ሐጃቸውን በሚያደርጉበት ሰዓትም ሰዎችን በሚመክሩበት ሰዓት ኢተቁላህ ፊ النساء በሴቶቻችሁ ላይ አላህን ፍሩ ብለዋል እኒህን ሴቶቻችሁ ሴቶችን فانكم اخذتموهن بامانه الله በአላህ አደራቅ ነው የወሰዳችኋቸው ወይም የተቀበላችኋቸውና የሰው ልጅ አመቱ ማንገላታት የለም ነው ወስተህለልቱም ፍሩጀሁነ بكلمه الله ብልታቸውን ደግሞ በአላህ ቃል ያው ሐላል አድርጋችኋል ፈስተውሱ بالنساء خيرا በሴቶች ላይ ወይ ፈስተውሱ فيهن خيرا በሴቶች ላይ የምሰጣችሁ ምክር አለኝና ምክሬን ተቀበሉ ብለው አደራቸውን አጠንክረው ሄደዋል ሊሞቱ አካባቢ ራሱ الصلاه الصلاه وما ملكت ايمانكم እያሉ የሰራት ነገር አደራ አደራ እያሉ ወሰውሱ ቢኒሳይ ኸይራ ብለው ለሴቶችም አደራ አስቀምጠዋል ነው ስለዚህ ኒካህ ላይ መሆን ያለበት የሚቻል ነገር ቃል ከገባ እንዲባል ያን ነገር መምራት ግዴታ ይሆንበታል ነው ሸሪዓው የሚያዘው እሱን ነው ቀጥሉ وعن سلمة بن وعن سلمة بن الكوع رضي الله تعالى عنه قال رخص رسول الله صلى الله عليه وسلم عام طاس في المتعة ثلاثة أيام ثم نهى عنها رواه مسلم وعن سلامة ابن الأكوعي أكوعي كهو كواوي قدمه رضي الله عنه قال رخص رسول الله صلى الله عليه وسلم عام او طاس في المتعه ثلاثه ايام ثم نهى عنها رواه مسلم سلامه بن واكوا تاواقي تلك نو سرون الله لله النبي عليه الصلاه والسلام من بروا الله رخص رسول الله يا الله ملكتنيا فقدوال አመ አውጧስ የአውጧስ ጦርነት ለታ ማለት ነው አውጧስ የሚባለው ማን ነው ይሄ ሐዋዚን ወሁነይን ويوم حنين اذ اعجبتكم كثرتكم فلم تغن عنكم فئتكم شيئا እያለ የሚደርስ ጦርነት ነው መካን እንደከፈቱ ወደ ሁነይን የዘመቱት ሁነይን ለምታውቁት ሀገሩን በመካና በጧኢፍ መካከል ያለ ሀገር ነው ብዙ ቅርብ ነው ሩቅ ቦታ አይደለም እና የዛን ጊዜ ሆነን ዋናው ነው ከሆነን ጋር ተያይዞ ሙፈቅ ብሎ መተካደ ጦርነት ነበር የዛን ጊዜ እሱን አውጣስ ብለውታ አማ አውጣስ ስለዚህ ረخص يا الله መልእክተኛ ፈቅደዋል ማለት ነው አማ አውጣስን ያውጣስ ዘመቻለታ ያድዋ ጦርነት እንደምንለው ለምሳሌ አማ አውጣስ እንደዛ ነው ፊልሙታአቲ በመጣቀም ላይ ፈቅደዋል ለስንት ቀን 30 አያም ለሶስት ቀን ያክል ወንዶች የሚፈልጓቸውን ሴቶች ማግባት እንዲችሉ ፈቅደዋል ثم نهى عنها كذا ትንሽ ቆይተው ግን ከለከሉ ያው ፊትም ወህ ያዛቸው ኋላም ወህ ከለከላቸው ማለት ነው ሙስሊም የዘገቡት ነው አውጧስ የሚለው ለማ ሀዘመ ነብዩ ሰለላሁ ዐለይሂ ወሰለም ሐዋዚነ في ሑነይን ሐዋዚኖችን ወይም ሐዋዚን ቀቢላዎችን ሑነይን የሚባል ቦታ ላይ ነብያችን ሲያጠቁና ሲያሸንፉ አንዳንዱ ባዱ ቁሉ ፍሉልህም የተወሰኑ ፍሉሎች ማለት ምን የሚባለው እያመለጡ ከዛ ከጦሩ ሯጮች ነገሮች ማለት ነው እነሱ ከፊሎቹ አውጧት ወደሚባል ቦታ ሄዱ አውጧስ ላይ ተሰባሰቡ ነብዩ አለይሂ ሰላቱ ሰላም ወታደላኩባቸው ወደዛ እና አሚር እና አቡ አሚር እዛ ላይ አውጧስ የሚባለው ቦታ ላይ ፈሐሰት معركه ሌላ ጦርነት ተካሄደ ዘጋ ተያዘ ማለት ነው ነገሩ የሆነን ዘመቻ ጉዞ አንዱ ስለሆነ በዛ በሆነ ነው የሚጠራው የዛው ቅርንጫፍ እንደማለት ነው እና እዛ ቦታ ላይ ጦርነት ስለተካሄደ አማ አውጧስ ተባለ ያውጧስ አመት ማለት ነው ጦርነት የተካሄደበት ነው እና ሙታአ ፈቅደው ነበረ ኋላ ከረከሉ እንጂ ሙታአ ለተወሰነ ለሶስት ሳምንት ለአንድ ወር ምናምን ብሎ ማግባት ይፈቀድ ነበረ ኋላ ላይ ግን ከለከሉ ቀጥሉ ተመሳሳይ ናቸው وعلي رضي الله عنه قال نهى رسول الله صلى الله عليه وسلم عن المتعة عام خيبر متفق عليه وعن علي رضي الله عنه قال نهى رسول الله صلى الله عليه وسلم عن المتعة عام خيبر متفق عليه نبي صلى الله عليه وسلم كلكلوال ነሃ ከልክለዋል ረሱልላህ የአላህ መልእክተኛ ምን አን ሙታቲ ሙታ የሚባለውን ጋብቻ ለሶስት ቀን ለሁለት ቀን ለሳምንት የሚባለውን ጋብቻ الذي تمتعوا به صاحبهن ما ሙታማት አመ ኸይበር ኸይበር ዘመቻ ለታ ከልክለዋል የኸይበር ዘመቻ ለታ ከልክለዋል ኸይበር መቼ ነው የኸይበር ዘመቻ በስንተኛው አመት ነው ምን ነገረኛለ ሌላችሁም የኸይበር ዘመቻ የኸይበር ዘመቻ በስንተኛው ዓመተ ሂጅራ የተካሄደ ነው ነበር ጥያቄ እህት መዲና 6 የሚለው ይታየኛል ትክክል ነው እሁድ ያላኩም ሁለት ዓመት የእሁድ ነው طيب አረ ይቅርታ ታህላም ትክክል ነሽ ይሄ ማኑ ስሙ ስድስተኛ ዓመተ ሂጅራ ወደ መካ ሲመጡ የተመለሱበት እሱ ትዝበው እኮ ኸይበር ሰባተኛ ዓመት ነው ሰባተኛው ዓመተ ሂጅራ ነው ትክክለኛው እሺ የዛን አመት ከልክለዋል እንግዲህ የስንተኛው የሰባተኛው አመት ላይ ከልክለዋል አሁን ያሁን ሐዲስ የሚያሳየን ሐዲሱ ቡኻሪና ሙስሊም ተፈቃ አለህ ነው አመ ኸይበር طيب ቀጥሉ ደግሞ ጥሯቸው ተመሳሳይ ሐዲስ ስላሉ የሚቃረኑም የሚመሳሰሉም وعنه وعنه رضي الله عنه أن رسول الله صلى الله عليه وسلم نهى عن متع نهى عن متعة النساء وعن أكل الخمنة نعم. وعن أكل همر الأهل أهلية يوم الحنين يوم الخيبر أخرجه السبعة إلا أبو إلا أبو داود آه، وعن علي رضي الله عنه أن رسول الله صلى الله عليه وسلم نهى عن متعة النساء وعن أكل الحمور الأهلية يوم خيبر أخرجه السبع إلا أبا داود إلا أبا داود አቡና አባ የምንልበት የራሱ የሆነ ህግ አለው እዚህ ቦታ ላይ መንሱብ ስለሆነ አላመሰን አሊፍ ስለሆነ አባ ነው የሚባለው ሙስተስና ነው አخرجው ሰባቱ ኢላ ለምሳሌ ግልጽ የሆነ ቃል ግን ኢላ ሐሰናን ኢላ ሙስሊማን ኢላ ከዛ ነበር ምንለው እዚህ ግን አብ የሚለው ቃል ስለመጣ አብ ደግሞ መንሱብነቱ በአሊፍ ነው የሚሆነውና ኢላ አባ ዳውድ طيب አሁንም አልይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ለተወሰኑ ቀናቶች በማግባት መጣቀምን ከልክለዋል እንዲሁም وعن اكل الحمر አህዮችን ከመብላት ማለት ያህያ ስጋ አልአህልየት ለማዳ የሆኑትን ወይ አንበሳ የሚበላቸው እንትኖች አሉ አይደል ዜብራ የሚባሉት እነሱ አህዮች ናቸው ግን ይበላሉ እዚህ ከለከሉት አሁን ለማዳ አህያ ሀገራችን አህያ ነው የውማ ኸይበራ የኸይበር ዘመቻ ለታ ከልክለዋል ኸይበር ማለት ሰባተኛው ዓመት ሂጅራ የተካሄደ ነው ብለናል የዛን ዓመት እንደከለከሉ ተገልጿል ነው طيب እንግዲህ ኸይበር ያው የታወቀ ቦታ ነው የኸይበር ዘመቻ አሁን ኸይበር በመባል ይታወቃል አውጣስ የሚለው ግን አሁን ላይ አውጣስ የሚባል ቦታ የለም ያው ሆነን ጋር የተያዘ ነው ብለናል ያሁኑ ከሪያድ ስንገባ ወደ መካ ጧይፍ ላይ ኢህራም የምናረግበት አካባቢ ይሄ አሰሉል ከቢር የሚባለው አካባቢ ወይም በድሮ አጠራር ቀርኑል መናዚል በሚባለውና ወበይነ ነኽረት اليمانيه የሚባለው አካባቢ ነው ይላል ከመካ በስተምስራቅ በኩል አንድ 60 ኪሎ ሜትር ይሆናል ነው የሚለው ይሄን ይላሉ ሌሎች ደግሞ የለም ይሄን ይሄ ቦታ የሚባል ነገር የለውም እንዶ አማ አውጣስ ነው ሰየሙት እንጂ አሁን ላይ አውጣስ የሚባል ቦታም የለም ያው በሆነይ ነው የሚጠራው ለብቻ ስም የለውም የሚሉም አሉ ሙታ ማለት እንግዲህ ተመታ ተመቱአን ሐጅ ላይም ተመቶ የሚባል ነገር ታውቃላችሁ በአንድ ጉዞ ሂዶ በአንድ ድንጋይ ሁለት ወፍ እንደሚባለው በአንድ ጉዞ ተጉዞ ዑምራን ሰርቶ ሐጅ ስለሚሰራ ተመቶ ተብሏል አሁንም የሆነ ሐጅ ይኖረው ሰውየው ወማዳሊከ የሆኑ ሴቶች ለተወሰኑ ቀናቶች አግብቶ ከዛ ጥሏቸው የሚሄደው ያው እስካለ በጥቅም ላይ ውሎ ሲጣቀም ቆይቷልና ማነው ሙታሚ በስያሜ ተሰጠው ሙታ ማለት አንካሁል ሙአቀፍ እንለዋለን ግዚያዊ ጋብቻ ለአንድ ወር ለአንድ ሳምንት ማም ተብሎ ማለት ነው ፍቺ የለውም ይሄ ጋብቻ በነገራችን ላይ ለሶስት ቀን ተብሎ ከተስማሙ ያው ያልጋቤት የሆቴል ጋብቻ በሉት ለሶስት ቀን ለአራት ቀን ከተባለ ያ ቀን ሲሞላ አለቀት ዴቱ አለቀ ማለት ነው በዛው ይቀራ ፍቹ ራሱ ቀኑ ማለቁ ነው ስለዚህ ይሄን ጋብቻ ከልክለዋ መጀመሪያ ፈደው ነበረ ኋላ ላይ ከልክለዋል እያለን ነው ቀጥሉ እሺ እሺ وعن ربيع بن سمرة عن أبيه أن رسول الله صلى الله عليه وسلم قال إني كنت أذنت لكم في الاستمتاع من النساء وإن الله قد حرم ذلك إلى يوم القيامة فمن كان عنده منهن شيء فليخل سبيلها ولا يأخذ مما أت مما آتيتموهن شيئا أخرجه مسلم وأبو داود والنسائي وابن حبان وابن ماجه وأحمد وابن حبان طيب وعن ربيع ابن سبرة عن أبيه رضي الله عنه أن رسول الله صلى الله عليه وسلم قال إني كنت آذنت لكم في الاستمتاع من النساء وإن الله قد حرم ذلك إلى يوم القيامة فمن كان عنده منهن شيء فليخلي سبيلها ولا تاخذوا اذا اتيتموهن شيئا اخرجه مسلم وابو داود والنسائي وابن ماجه واحمد وابن حبان ረቢዕ ኢብኑ ሰብራ የተባለውም ከአባቱ ከሰብራ ይዞ ሲያወራ ስራቸውን አላህ ይላቸውና ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አለ ኢኒ አሉ እኔ አሉ ነብያችን ኩንቱ ነበርኩኝ አዚንቱ የፈቀርኩ ለኩም ለናንተ ፊልስቲምታ ማለት በመጣቀም ሚን النساء ከሴቶች ከሴቶች ለተወሰኑ ቀናቶች በማግባት በመስማማት ፈቅጀላችሁ ነበረ ነበረ ከተባለ አሁን ላይ ግን ላ ማለት ነው وان الله الله قد حرم ذلك ይሄን የተፈቀደውን ነገር እስቲምታው ቢንሳ ያልነውን ከልዋል حرام አድርጓል ኢላ የውሚል ቂያማ እስከ ዕለተ ትንሳኤ ድረስ አይፈቀድም ካሁን በኋላ በጊዜ ማግባት ገድቦ ማግባት አሁን ሻዎች ይጠቀሙታል በኢራቁ ጦርነት በምን በምን ሲገቡ እንደ ሙፍቲዎቹ ሴቶችን ያው ፍቃደኛ እየሆናችሁ ተረዘቁ እያሏቸው ነበር በረካለው ምን አለው እያሉ አሁን ላይ ተከልክሏል አሁን ላይ ተከልክሏል ፈቅጀ ነበር ለተወሰነ ጊዜ ለዶሩራው ተባለ የተፈቀደውም ለዶሩራው ተብሏል ከዚያም መልሶ حرام ሆኗል እስከ ቀም ቀን ድረሳ ስለዚህ فمن كان عنده منهن شيء በዚህ ውል ስምምነት እሱ ጋር የሆኑ ሴቶች ያሉት ሰው ካለ ፈሊዩኽሊ ሰቢላ ይልቀቃትና ወደ መጣችበት ትሄዲ በዛ አይነት ጋብቻ መቀጠል የለበትም ማለታቸው ነው ወላ ተኹዙ ደግሞም አትወሰዱ አሉ አትቀበሉ اذا اتيتموهن በሰጣችኋቸው ጊዜ ሻል አንዳች ነገር በሰጣችኋቸው ጊዜ አትቀሟቸው ከሰጣች ሰጣችኋል ሰጥቶ መቀማት አያምርም እያሉ ነው اخرجه مسلم وابو داود والنسائي وابن ماجه واحمد وابن حبان እነዚህ ሁሉ ሐዲስን ዘግበውታል نظامها عند الرافضه هي نكاح مؤقت بعمل بعمل معلوم او مجهول وغايته الى 45 يوما 45 ድረስ ነው የሚጋቡት ማለት ነው 45 ቀን ድረስ وينتهي العقل بانقضاء الزمن المؤقت ያ የተስማሙበትና የገደቡት ቀን ሲያልቅ እንዳለ አቅሩ ይፈርሳል ኤክስፓየር ይሆናል ማለት ነው ይሄ አይነቱ ጋብቻ ምን ይላል መስላችሁ በዚህ መኩ በሙታመኩ ካገባት ላ ይውጅቡ ነፈቃ ሴትን መቀለብ ያሽሚስ በመቀለብ አይገደድም አይወጅበትም መዋረስም የለም መዛመድም የለም وليس له عده عده የለውም አንዱን ሰህድ አንዱ መተካነዝ ብሎ اعوذ بالله ወይንማ في الاستبراء استبراء አለ استبراء ማለት አንድ ደም እዳ ማለት ነው ለማንኛውም ዘገባዎች ብዙ ናቸው ፈቀዱ ከለከሉ ፈቀዱ ከለከሉ ዘገባዎች አሉ ዙሮ ዙሮ ዋና ፍሬ ሐሳቡ መጀመሪያ ላይ ለተወሰነ ቀናት ለዑዝም ሊሆን ይችላል ወታደር በጣም ሲቸገር በስሜት ማለት ነው ለዑዝ ፈቀዱ ወዳውኑ ሐራምነቱ ተረጋገጠ ሐራምነቱም ቀጣይነት ያለው እስከ ቀም ከመሆኑ ተብራራ በሚለው ላይ ይገልጻሉ እብኑ ሁበይራ የተባለው ሰው ከዛ ዑለማዎች አጅማዑ على ان نكاح المتعه باطل የሙታ ጋብቻ የሆቴል ጋብቻ በሉት ብልሹ ነው ለአንድ ገለው ለቀም ባሉ ማለት ነው ላ خلاف بينهم في ذلك በዚህ ምን خلاف የለውም የተከለከለ ለመሆኑ የሻዎች ነገር ሻዎች ናቸው ከልህ ምን ሰሜዳቸው እንጂ ሲጀመር ያላ عن ابن مسعود رضي الله عنه قال لعن رسول الله صلى الله عليه وسلم المحلل والمحلل له رواه أحمد والنسائي والترمذي وصححه وفي الباب عن علي أخرجه الأربعة إلا النسائي طيب وعن ابن مسعود رضي الله عنه قال لعن رسول الله صلى الله عليه وسلم المحلل والمحلل له رواه احمد والنسائي والترمذي وصححه وفي الباب عن علي اخرجه الاربعه الا النسائي عبد الله بن مسعود نشاور حديث نبي صلى الله عليه وسلم رغموال قالوا لعن ما على رسول الله يا الله ملكتنا مانن المحلل ሐላል ለማድረግ የሚሞክረውን ማለት ነው ወልሙሐለለ ለሁ ለሱ ሐላል እንድትሆንለትም የሚደረግለትን ሰው ረግመዋል ሙሐለል አሳ ባገራችን ሙሐለል ታቀላችሁ አይደል ሙሐለል አሳሪውንም የሚታሰርለትን ማለት ነው ሙሐለል ማለት አንድ ሰው ሚስቱን ሶስቱን ከፈታት መልሶ ረጃቱ ማለት ይችላል አይችልም ሶስቱን የጨረሰባል ያችን ሶስቱን የፈታት ሚስቱን ማግባት አይችልም ወንድ መስሎ ሶስቱም ይሻለው ያልፈልግሽ የሚልና በበነጋው ይከፋዋል ይከፋይ ቢመለስ ለማት ያስባል ረጃቱ እንዳይላስ ሶስቱን ፈቷል አንዴ ለቅቃን ለቅርብኝ እንዳይል አላዋጣውም ስለዚህ ምን ያደርጋሉ ሌላ ባል ካገባች የመታረቅ እድል ረጃ ሰማት ስለማይኖር አንድ ጓደኛውን ይፈልግና ያመጣና ኒካ ይላል ሚስቱን አሳስሮ አንድ ቀን ብቻ አብሯት ያድርና ከዛ በኋላ ይለቅለታል ያው ትንሽ እዳ ቆጥሮ ያቺ ሚስት ታረቃል ያሰው ይመልሶ ማለት ነው ሁን ተብሎ ተማክረው ማለት ነው እንደውም አንዳንዶቹ በር ላይ ቆመው የሚያስገቡት ለአንድ 10 ደቂቃ ብቻ የሚፈቅዱት ከዛ ውጭ ናውጣ ይሄ ኬዝ ነው አላህ ያለው ሌላ ባል አግብታ ከዛ ባል ጋር አልግባባ ብራ ፈቷት እዳዋን ጨርሳ ካገኛት እንደገና ባድስ ሊያገባት ይችላል ነው hatta ተንኪያ ዘውጀን غيره ለጋብቻ ፈልገው ማለት እንጂ ለዚህኛው ሶስት ለፈታው ባል ሐላል እንድትሆን በሚል ብቻ አይደለም እንደውም አንዳንዶች ምን ያደርጋሉ ኒካህ ብቻ ሰው ፈታልኝ ይላሉ አንድ ቀን ሳያድር ወይ 10 ቀን ሳይሰጠው ማለት ነው ኒካሁን ብቻ hatta ተንኪያ ዘውጀን غيره ያለው ኒካህ ማለት አቅድ ነው መገናኝ ሸርጥ አይደለም እስከምታገባኝ ያለው አግብታለች ይባላል ከዛ በኋላ መልሶ ልቀቅልኝ ይላል ይሄ ኬዝ ነው ሁሉ እንደው መጀመሪያ ስንቀራ ታሳውሱ ከሆነ ኒካህ የሚለው ቃል ቁርአን ላይ ሲመጣ ለአቅድ ይፈሰራል አንድ ነው ሁለት ቦታ ሲቀር ብዬ ይሄ ሙታ የጠቀስኩት hatta ተንኪያ ዘውጅ غيرهما hatta ተጃሚያ ነው ዘተፈለገው አቅዱ ብቻ በቂ adellem hatta ተጃሚያ ዘውጅ ሐሳኒማ ያኛው ሁለተኛ ገባችሁን ባል ተገናኝታ ከዛም በኋላ ተፈታ እዳዋን ጨርሳ ከተገኘች ነው የሚችለው ማለት ነው ይህ ይያለ እያለ ከዚህ ይጠቀማሉ ንካ ብቻ ስለተቀቅልኝ ይላሉ ይሄ ማስገዳቸው እንደገና ለሰውየው ብሎ ነው ማግባት የለበትም ሰውየው የከለሊ ተፈታለች እዳዋን ጨርሳለች አገባታለሁ ብሎ ነው የሚያገባት እንጂ ለባልየው ተብሎ የሚባል ነገር የለም ሲጀመር ባል ሚስቱ ከፈታ በኋላ ረጃቱ ቦታ ካለው ጊዜ ካለው ሁኔታው ረጃቱ የሚያስብለው ከሆነ ረጃቱ ሸሪዓው ሰጥቶታል ከዛ ወጪ ግን ሶስቱን የፈታትን ሴት ሲጀመር ሊድራት የሚችለው አባቷ ነው የሚያዝባትም አባቷ ነው ያ ሶስቱን የፈታው ባል ምንም ስልጣን የለውም ዝቦታ ቦታ ሶስቱን የተፈታይ ሴት እኮ ባሏ ቤት ተቀምጣ አይባልም እዳዋን ቤቷ ሄዳ ሰከንም የላትም ቀለብም የላትም እንደው ለምን የረጃቱ እድል ስለሌለ ማለት ነው አንድ ፍች ተፈታይ ግን ሁለት ፍች ተፈታይ ሴት ግን ባሏ ቤት ነው እዳ ቆጥረውም የመማለስ እድሉም ስላለ እንደገና ቀለብ መቀለብ አለበት ሄዳው እስካለ ድረስ የመቀለብ ግዴታ አለበት ስለዚህ የሶስቱ ነገር ለየት ያለ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ረግመዋል ነው በቃ ነብዩ የረገሙትን ነገር የሚሰሩ ሰዎች በጣም ያሳዝናሉ ደግሞ የሚያሳዝነው የሚገርመው ይሄ ሐዲስ ፉቃሃዎች ሁሉ ሁሉም ያመጡታል መሐለል አይበቃም የሚሉት ሙሐለላ ሳሪዎች ግን ለማን ናቸው የቀሩ ወይስ ያልቀሩ ያው የቀሩ ናቸው ሀይቃ ግን ቢቀሩም የቀሩ ናቸው ያልቀሩት ቢሆን አይገርምም የቀሩት ሲያጠፉ ግን በጣም ያሳዝናል በጣም ያሳዝናል እንደጋሙ ያጣላ በነገራችን ላይ ምናልባት ነብዩ ሰለላሁ ዐለይሂ ወሰለም ሐላ ተዘወጅ ቢክረን ቱላኢቡሃ ቱላኢቡካ ያሉት ነገር አለ ጋለሞታ ወይም አግብታ መታቀስ የታግብቶ ለምንድነው ሲሉት ለምን ሳዱላውን አላገባህም ምታጫውተህ ምታጫውታት ያሉት ነገር አለ የመጀመሪያ ባልና ሚስት በጣም ይፋቀራል ይግባባሉ አይረሳሱም ምክንያቱም ከሱ በፊት አታውቅም ከሱ በፊት አያውቅምና ነው ይሄ እንዳለ ሆኖ እያለ ሙሐለል በሚያሳስሩ ሰዓት ምናልባት ሁለተኛ ባላ አገባች ማለት ነች ሴት ሁለተኛ ባ ስታገባ ከመጀመሪያው ባል የተሻለ ሆኖ ልታገኙ ትችላለች በምን በተለያዩ ነገሮች በምን ይሁን በምኑ የተለየ ሆና ስታገኘው እሷም በዛው መቀጠል ትፈልጋለች ባልየው ያው መሐለል አለበት የተባለው አይ ከዚህ እቺን ሴትም አለቅልህም ይላል እዚህ ማከላይ ጠብ ይፈጠራል ብዙ ችግር ይፈጠራሉ ከሐራምነቱም አልፎ እለቱን የሚከሰቱ ከሰቶች ብዙ ነገሮች አሉ በዚህ መልኩ ብዙ ችግር የገቡ ሰዎች አላየሃል መጀመሪያው መሐለል ማሰር ላሳሩም حرام ነው ተረግሟል ለሚታሰርለትም ሰው ተረግሟል አይቻልም ለሁለቱም ነው ሙሐልሉ እንድትበቃ ብሎ የሚሞክረው ነው ሙሐለል ለሁ ማለት ያው ለሱ ተባ የምትገባለት ወንድ ማለት ነው ስለዚህ ሁለቱም حرام ነው ይሄን የሚሰሩ ሰዎች ካሉ ልታወግዟቸው ይገባል ምንም የፈለገውን ባል ብታፈቅሩ ለሱ ብላችሁ መሐለል መታሰር حرام እንደሆነ አውቃችሁ ይቅርባችሁ ነው ራስ ይመለጥ ባል ሲያመልጥ አያሳውቅም ተብሏል ጠንቀቃጋችሁ ባላችሁን ያዙ ኋላ ዋኔ ከማለት ቀጥሉ وعن أبي هريرة رضي الله وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم لا ينكح الزاني المجلود إلا مثله رواه أحمد وأبو داود ورجاله الكتاب طيب آه، وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم لا ينكح الزاني المجلود الا مثله رواه احمد وابو داود ورجاله ثقات እንግዲህ ጋብቻ ላይ አቻ የሚባል ነገር አለ መሰል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ላይንከሁ ዛኒ አልመጅሉዱ ተገርፎ የሚያቅ የተገረፈ ዝሙተኛ ኢላ مثله ምሳሌውን መሰለውን እንጂ አያገባም ብለዋል አያገባም አዛኒ ቁርአን ማለት ላይንከሁ ኢላ ዛኒየተን ዝሙተኛ ሰው ዝሙተኛዋን እንጂ አያገባም አው ሙሽሪከተን ወይም ሽርክ ላይ የወደቀችው ሙሽሪኳን ማለት ነው ወዛኔቱ የሴት ዝሙተኛ ደግሞ ላየንኪሁ ያገባትም ኢላ ዛኒን ዝሙተኛ ወንድ እንጂ አው ሙሽሪኩን ወይም ሙሽሪክ የሆነ ወንድ እንጂ وحرم ذلك على المؤمنين ይሄ ነገር ደግሞ በአማኞች ላይ حرام ተደርጓል ابن كثير ይሄን ሲፈስሩ خبر من الله تعالى አላህ እያወራን ነው እየነገረን ነው አሉ ቢአነ ዛኒ ዝሙተኛ ላየጠው ኢላ ዛኒተን ሲጀመር ዝሙተኛዋን እንጂ አይደፍርም ማለት ነው አው ሙሽሪካ አይ ላይጣውዑሁ አላ ሙራዲ ምን ዚና ኢላ ዛኒተን አሲያ ወንዱ ዝሙተኛ ነው አይደለ ዝሙተኛ ወንድ የሚደፍረው ዝሙተኛዋን ሴት ነው እንጂ ቁጥብ የሆነችውን ሴት ሲጀመር አይነካትም አታቸው ነው ወይም በተቃራኒው ዝሙተኛው ሴትም እንደዛው ዛኒያ ዓሲያ ሙሽሪካ ላ ተራ حرمه ذلك የዝሙትን ሐራምነት የማታምነዋን ሙሽሪክ ነው ይሄን የሚያደርገው ማለት ነው ወይም የሚያደርገው وكذلك الزانيه لا ينكحها الا زان او مشرك اي عاص بزناه او مشرك لا يعتقد تحريمه مشرك كافر ነው የተፈለገው ዝቦታ وكل كافر مشرك ካፊር ሁሉ ሙሽሪክ ነው ስለዚህ ሙሽሪክ ከሆነ መጀመሪያውን لا يعتقد تحريمه ዝሙት حرام ነው ብሎ አያምንም እሱ ያው ያደርገዋል ነው እሺ ليس هذا بالنكاح وانما هو الجماع لا يزني الا زان او مشرك وهذا اسم صحيح طيب لا ينكح الزاني المجلود الا مثله ማለትም የተገረፈው ዝሙተኛ ያው ግንኙነት አያደርግም መሰሉን እንጂ ማለት ያው ዝሙት የሰራ ሰው እንደሱ ዝሙተኛው ላይ ነው የሚሰራው ለማለት ነው لا يقع فيه الا زان او مشرك ولا يوافقه عليه من النساء الا زانيه او مشركه ሐሳቡን ተቀብሎ የሚያስተናግደው ወይም ሐሳቡን የሚያስተናግደው ያው እዚህ ነገር ላይ የተሰማሩ ዝሙተኞች ሲሆኑ ነው ይሄ ነገር በጥቅሉ በዝሙት በአማኞች ላይ የተከለከለ ነው አማኞች ዝሙተኞች አይደሉም ለምን አማኞች ዝሙተኞች አይደሉም እያለ ነው ለምን አማኝ ሆኖ ዝሙት የሚሰራ የለም እንዴ وحرم ذلك زنا على المؤمنين በአማኞች ላይ كما قال الرسول صلى الله عليه وسلم لا يزني الزاني حين يزني وهو مؤمن ሚለው ሐዲስ አለ እንዳትረሱ አንድ ዝሙተኛ በሚዘሙትበት ሰዓት አማኝ ሆኖ አይፈጽመውም ማለት ነብዩ አለይሂ ሰላም እምነቱ ተነስቶ ሄዳል ዝሙት ሲገባ ማለት ነው لا يزني الزاني حين يزني وهو مؤمن بمعنى لا يقدم على نكاح من النساء الا انثى زانيه يناسب حاله حالها طيب على يحال ዝሙተኛ ዝሙቱን ሲፈጽም አማኝ ሆኖ አይደለም የሚፈጽመው ማለት ካሚል ኢማን አይደለም ኢማኑ ቀንሶ ነው እንጂ ሙሉ አይደለም ማለት ነው ወይም ደግሞ ዚና የገባ ሰው ሐላል ብሎ ስለሚገባ አማኝ ሆኖ አይሰራውም ማለት ያው ዚና ይበቃል ብሎ ነው ዚና ይበቃል ያለ ደግሞ ይከፍራል ይወጣል ከስምና ማለት ነው በዛም ተፈስሯል ዋናው ግን ኢማኑ ሙሉ ሆኖ ዝሙት አይሰራም ወይም ወቅተ ኢማኒ ወቅተ ዚና ዝሙት በሚሰራባት ሰዓት ኢማኑ ተነሳ ጠፍታለች ነው ሱብሃንአላህ አላየሃል ይሄን አንቀጽ ተመርኩዘው ብዙዎቹ ዝሙት ሰርቶ ተገረፈ ዝሙተኛን እንጂ ማግባት አይፈቀድለትም እንዲሁ ሴቷም እንደዛው የሚሉ አሉ ተውበት ካደረጉና ከተውበት በኋላ ከሆነ ሊጋቡ ይችላሉ እርስ በርሳቸው ሌላም ሰው ሊያገባት ይችላል አንድ ሴት ዝሙት ሰራች ከዛ ተውበት አደረገች ሌላው መቶ ሊያገባት ይችላል ይሄ خبر ነው ይሄን ስራ የሚሰራው ዝሙታ የሚሰማራው ያው ዝሙተኛና ፈቃደኛ ሆነ መቀርበው ዝሙተኛ ስኮን ነው ለማለት እንደ خبر ነው እንጂ መጋባትን አይከለክልም ነው እሺ عند هذا سالم نعم وعن عائشة رضي الله تعالى عنها قالت طلق رجل امرأته ثلاثا فتزوجها رجل ثم طلقها قبل أن يدخل بها فأراد زوجها زوجها الأول زوجها الأول أن يتزوجها فسأل رسول الله صلى الله عليه وسلم عن ذلك فقال لا حتى يذوق الآخر من أسلتها ما ذاق الأول متفق عليه واللفظ لمسلم وعن عائشة رضي الله عنها قالت طلق رجل امرأته ثلاثة فتزوجها رجل ثم طلقها قبل أن يدخل بها فأراد زوجها الأول أن يتزوجها فسأل رسول الله صلى الله عليه وسلم عن ذلك فقال لا حتى يذوق الآخر من عسيلتها آخر يذكر ይችላል ما ذاق الاول متفق عليه واللفظ لمسلم በደንብ ስሙት እንግዲህ ይሄን ሐዲስ ቅድም ያልኳችሁን ኬዝ ኒካህ ብቻ አስሮ ፈቶ ያኛው እንዳይገባት ማድረግ አይቻልም ብለናል ለዛ ማስረጃ ነው ዋና አይሻ ረዲየላሁ ዐንሃ قالت አይሻ ጠለቀ ረጁሉን የሆነ ሰው ፈታለች ምኑን امراته ባለቤቱን ሲፈታት ሰላተን ሶስት ጊዜ የሶስት ፍች ሁለት አይነት ነው አንዳንዱ አእምሮ የማይቆጣጠር ስርዓት የለሽ አንደዚህ ድርግም ያደርገዋል ሶስቱን ፈትሽሻለሁ ብሎ ሴቶችም ሶስቱን ፍታይ ሶስቱ ከፈታ ሶስቱ ፍታኝ ይላሉ ሶስቱ ካልፈታኝ እያሉ ብዙዎቹ ባላቸውን ያሳሳሉ ሶስቱ መፍታት حرام ነው አንድ ጊዜ ጅምላ መፍታት حرام ነው አላያ ከፈታ ፈታት ነው የምንለው ሶስቱን ፈታ ይሄ ነው አንዱ ትርጉም አንዱ ትርጉም ደግሞ ዛሬ ፈታት አንድ ፍች ታረቃት ደግሞ ሌላ ጊዜ ፈታሉ ፈታት አሁንም ረጃቱ አላት ደግሞ ሌላ ጊዜ እያለ በየጊዜው እየተጣሉ ሶስቱን ጨረሰ ማለት ነው ይሄ ነው ዋናው እንደውም ጦለቀ ምራቶ 30 ማት ይሄ ነው ዋናው የሚወሰደው አንድ ጅምላ መፍታት حرام ስለሆነ ቢድዓም ስለሆነ طيب ከዛስ فتزوجها رجل ያችን ሶስት የተፈታይ ሴት ያው እሱ ሲለቅለት አንዱ ተተካ አገባት እያለ ነው ኒካህን ያሰረው ኒካሰርና ثم طلقها ወዳው ነው ሳይገናኛት قبل ان يدخل بها ما ሳይገናኛት ማለት ነው فاراد زوجها الاول يا يمجمرو ሶስት ያለቀበት ባል አሰበ ምን ሊያረግ አን የተዘወጀها ያችን ድሮ ሶስትን ፈቷት የነበረችው ሚስቱን ሊመልሳትና ሊያገባት በኒካህ ባድስ ኒካህ አሰበ ግን ከማሰቡ ጋር ቀድሜ ነብዩ ልጠይቃለ ፈሰአለ ጠየቀ ይሄ ሊማልሳት የፈለገው ሰውዬ ማንን ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ጠየቃቸው ስለምኑ عن ذلك ስለዚህ ጉዳይ ኒካህ አሰኳት ወደውን ፈታኋት የመጀመሪያ ባለ ያገባ ፈለገ ይሄ ነገር እንዴት ነው በኒካህ ብቻ ማለት ነው فقال لا لا ما لا يجوز አይቻልም ማለት ነው ይሄ ሶስቱ ከተፈታች በኋላ ያገባት ባል በኒካህ ብቻ አግብቶ ከሆነ የፈታት ለዛኛው ባሏ አትፈቀድም አይሆንም hatta يذوق الاخر ሁለተኛው መጨረሻው ማለት አኺር ማለት ወይም አኺሩ ማለት ሌላኛው ማለት ነው ሁለተኛውና የመጨረሻው እስከሚቀምስ ድረስ እስከሚቀምስ ቅምሻ የማይጠገም ማለት ነው ሚን ዑሰይለቲሃ ከማሯ ከሰትየዋ ማር ሳይቀምስ በጭራሽ ለመጀመሪያ ባሏ አትፈቀድም ማዛ قال اول ማለት የመጀመሪያው ባሏ የቀመሰውን ሳይቀምስ ይሄኛው አይቻልም ማለት ነው የሚቀመሰው ገብታችኋል ይሄ ሳይሆን አይቻልም ማለት ኒካህ ብቻ አስሮ በመፍታቱ ለመጀመሪያው ባሏ እንድትፈቀድ አያደርጋትም የመጀመሪያው እንደተገናኛት ሁሉ ሁለተኛውም ተገናኝቶ እስከሚረካ ድረስ ማለት ነው ይሄ ካልሆነ አይቻልም متفقون عليه واللفظ لمسلم ከነበሩ የሙስሊም ሆነ እንጂ ሐዲሱ متفق عليه ነው ኦ ሰይላማት የአሰል ተስግር ነው አሰል ማርማ ነው ኡሰይላ ማሪቱ እንደማለት ነው እና ኡሚኑ ኡሰይለታ ከማሯ ሙአነስ ይሆናል ማለት ነው ማር የሚለው ቃል አሰል የሚለው በአረበኛ የኩኑ ሙዘከረን ወየኩኑ ሙአነሰን እንደ ጾታ ወንድ ሴት እንደምንለው ወንድና ሴት ያርጉ መናገር ይቻላል አሰል የሚለውን ኡሰይላ ከተባለ የሴቷ ነው አሰል ከተባለ ወንዴ ነው ያ ወንድነት ያሳያል ነው فآتت العسيرة لذلك لأن المؤنث يرد إليه الهاء إذا صغر አዎ ሙአነስ ሲሆን አሰል የሚለው ራሱ ሙአነስ መሆኑን የሚያሳየው ኡሰይላ ስንለው ስንሶግረው ታይቱ ትመጣለች ኡሰይል ኡሰይለሃ ሳይል ኡሰይለተሃ ማለቱ ያው ሙአነስ መሆኑ ሙአነሰ ጎን እንደሚነበብ ያሳያል አሰር የሚለው ነው የሚለው ለማንኛውም ግንኙነትን በአሰር በማር መሰለው ያው ለነሱ ማራቸው ስለሆነ ነው ሰውየው ማን የፈታት የተፈታች ሴት ማን ናት ሌላ في صحيح البخاري አለ ሐዲስ ያብራራው ይሄን ሐዲስ ان التي سالت هي امراه رفاعه يرفاعه مستنات وجاء في فتح الباري ان اسم المراه السائله المطلقه هي تميمه بنت وهب تبالالي قرضيه ነች አሁን እዚህ ጋር ሴትየቱ እንደጠየቀች ያሳያል ሌላኛው ዘገባ ደግሞ ሰውየው እንደጠየቀ ነው የሚያሳየው ዙሮ ዙሮ እሷም ጠየቀ ስም ጠየቀው ጉዳያቸው አንድ ስለሆነ ያው በሁለቱም ቢዘገብ ችግር የለውም فلامان يامن ان يكون كل من المطلق والمطلقه جاء الى رسول الله صلى الله عليه وسلم فساله ነቢያችን ጠይቀው አይቻልም ሊሉ ይችላሉ አላህ ቁርአን ላይ ምንድነው የሚለው فإن طلقها ሶስተኛ ፍች ከፈታት فلا تحل له من بعد حتى تنكح زوجا غيره ሱረቱ በቀራ አንቀጽ 230 ላይ ሌላ ባል ካላገበ ሶስት ሲተፈታ ሴት አትፈቀድም የሚለው ሁለተኛው ባል ደግሞ ለትዳር ፈልጉ ማግባት አለበት ሐላል ልትሆን ፈልጉ ማግባት حرام ስለሆነ አስቦ ካገባት ደግሞ ለትዳር ያው መገናኘት አለበት ከዛ ደግሞ ሳይፈልጋ ሲቀር ደግሞ ሲጣገቡ ይፈታታል እንጂ ማለት ነው ፈቷትም ደግሞ እዳ ትቆጥራለች ከዛ በኋላ መጀመሪያ ባለው ያግባት ይችላል ነው እዚህ ጋር ነገር ልንገራችሁ ነው መጠየቃችሁ አይቀር አይደለ አንድ ሰው ዛሬ ፈታት ታረቃት ደግሞ ፈታት ታረቃት ሁለት ፍች ላይ ተለያዩ ሌላ ባላገባች ፈታችው ተመልሳ ስመጣ ሶስቱ ኒካህ እንደገና አይመለስም ያን ነው ድሮ ሁለቱን ይዛ የምትመጣው መጀመሪያ ባለው ጋር ትመጣ ካሁን በኋላ ማግባት ማግባትና የመፍረድ ይላሉ አንድ ብቻ ነው ማለት ነው ሶስቱን ፈቶ ጨርሶ ሌላ ባላገባች ከዛ በኋላ ፈታችሁ የማይሆናት ሆኖ ያ የመጀመሪያ ባሏ አገኛት በአዲስ ኒካህ አሰራት በአዲስ ኒካህ አሰራት አሁን ላይ ሶስቱን ኒካህ ይመጣል ለምን የፊቱ ሶስቱ ስላለቀ ባል ማግባቷ ተሐድሶ አድርጎ ያመጣታል ማለት ነው አንድ ፍችና ሁለት ፍች ላይ ግን የተፈታች ሴት ወደ መጀመሪያ ባሏ ከባል በኋላ ወደ መጀመሪያ ባሏ ስትመጣ ያን ጎደሎን ይዛ ነው የምትመጣው ነው ገብታችኋል ኢንሻአላህ የለመጀመሪያው ባል ሶስት የተፈታች ሴት ለመጀመሪያ ባሏ ፍቃድ እንትን የምትበቃው ሁለተኛው ባል አግብቷትም ግንኙነትም ሲያደርጋት ብቻና ሲፈታት ነው ነው خلاص እዚህ በቃናል አላህ Subhanahu Wa Ta'ala በሰማን ተጠቃሚ አድርገን ይሄን አህካም ኒካህ የምንማረው መቼም ልንሰራበት ነው ላንሰራበት አንቀረውም ኢንሻአላህ ስለዚህ ሐላሉን አውቀን በሐላሉ መስራት ሐራሙን አውቀን ከሐራሙ መራቅ ይኖርብናል ከዚህ ቀጥሎ የአቻ ጉዳይ ነው የሚመጣው አቻነት በዘር ነው በዜግነት ነው በምንድነው የሚለካው በዲን ነው እናያለን በሚቀጥለው ሳምንት ኢንሻአላህ